ብሆንማ ኖሮ ብሆንማ ኖሮ ድንገተኛ መብረቃዎ ብሆንማ ብልጭታ ሳላሳይ ድምፅ ሳላሰማ ሰው በልቶ የፋፋውን ስብስብ አሳማ ተኮፉስ ያለውን ወያኔ ፓርላማ ጨለማን ሰንጥቄ ብርሃን ፈንጥቄ አደበየው ነበር ካፈር ደባልቄ ምን ነው በሆንኩማ በሆንማ ኖሮ ዝቋላ ተራራ ስር በስር ተጉዤ በውስጤ ታቅፌ እሳተ ገሞራ ያን ያን የወያኔ ፓርላማ የአውሬዎች ጉሮኖ መሃሉ ፈንድቼ ተቀጣጥሎ ደብኖ ላይን እንኳን እንዳይተርፍ እንዳለ ደርምሼ አደባ ነበር ረመጤን አልብሼ። ምን ነው በሆንማ? አዎ በሆንም ምን ነው በሆንማ በሆንማ ኖሮ አደገኛው ፓይቶን ግንድ የሚቆራርጥ አዞ የሚሰለቅጥ አቤት ኃይለማርያም ደሳኔ ሬድዋን ሁሴንን አዲሱ ለገሰ በረከት ሰሞንን አራቱም በአንድ ላይ ሸርቤ ነበረ ሳላኝክም ውጥ በሆንማ ኖሮ መርዙ ግጥም ያለ አይምሬውን ኮብራ እኮ የወያኔን ካድሬ ጫምባና ከዘራ አንድ ለአምስት እያለ ገጥሞ ሲያወራ ምላሱን ነበረ ነድፌ የማስውጠው ቃል እንዳይተነፍስ እድሉን ሳልሰጠው። ምን አለ በሆንኩኝ ብሆንማ ኖሮ ድንገተኛ መብረቅ አዎ ብሆንማ ብልቻ ሳላሳይ ድምፅ ሳላሰማ ሰው በልቶ ያፋፋውን ስብስብ አሳማ ተኮፉስ ያለው ወያኔ ፓርላማ ጨለማን ሰንጥቄ ብርሃንም ፈንጥቄ አደባየው ነበር ካፈር ደባልቄ ምን አለ በሆንኩኝ በሆንማ ኖሮ ያልተጠበቀው ጎርፍ ድንገተኛ ደራሽ ይህንን የባንዳ ስብስብ የወያኔን ዘፋኝ ገጣሚና ወዳሽ ሰራዊተ ከርሶ ሙንጣዝና ሹምባሽ ከየጉራንጉሩ እየፈነቃቀልኩ ከአለቱ ከግንዱ ወስጄ እያላተምኩ ለሻርኮች ምሳራት ሆድሞም ያባ አደረግኩ። ምን ነው ምን ነው ድንገተኛ ድራሽ ውሃውንም አቡ ቆሞ ተምዘግዛጊ ፈጣን አውሎ ንፋስ በሆንማ ኖሮ ይህን የዘረኛ ስርዓት ሚሊዮናት አፈናቅሎ ሚሊዮናት ቀብሮ ከና አጃቢዎቹ ጥርቅርቅ አድርጌ ህንድ ውቅያኖስ ውስጥ ነበር የማፈሰው። ሻርካ ሰነባሪው ያሽሞነሞነ በደንብ እንዲል ሰው በሆንማ ኖሮ የቬኔዙዌላ እባብ ያንን አኒኮንዳ ሽፈራው ሽጉጤንና ቦይ ስባትን ዱላ አባ ገመዳ እኒን የህዝብ ጠላት የባንዳ ልጅ ባንዳ ጥምጥም ነበረ በየማንቁርጣቸው እንዲሰናበቱ እየወጣ ናቸው። አዎ ብሆንማ ኖሮ አደገኛው ፓይቶን ግንድ የሚቆራርጥ አዞ የሚሰለቅጥ ያን ኃይለማርያም ደሳለኝ ሬድዋን ሁሴንን አዲሱ ለገሰ በረከት ስሞንን አራቱም ባንድ ላይ ሸርቤ ነበረ ሳላኝክ ምውጥ ብሆንማ ኖሮ መርዙ ግጥም ያለ አይምሪውን ኮብራ እኮ የወያኔን ካድሬ ጫማና ከዘራ አንድ ለአምስት እያለ ገጥሞ ሲያወራ ምላሱን ነበረ ነድፌ ማሱጠው ቃል እንዳይተነፍስ እድሉን ሳልሰጠው አዎ በሆንማ ብልጭታ ሳላሳይ ድምፅ ሳላሰማ ሰው በልቶ የፋፋውን ስብስብ አሳማ ተኮፉስ ያለውን ወያኔ ፓርላማ ጨለማን ሰንጥቄ ብርሃን ፈንጥቄ አደባየው ነበር ካፈንድረባልቄ